አይ ወደዚህ አሁን ይመጣብናል ወደዛ ነህ لا إله إلا الله لا شرف جزاك الله يا نور ما شاء الله ብዙ ነገር ተሸክመሃል እኮ ብዙ ነገር አልተሸከመም ደግሞ ዝም ብሎ አላጣ እሺ ያላ بلايين والله ندم يا اخي ايوه طيب يلا والكلام والخصومة والجدال فالكلام قال المصنف رحمه الله فالكلام نقدر والخصومة መከራከር والجدال መጨቃጨቅ والمراء እዩንታ እዩን ማለት ይኸው ዋ ሲያደርግን አ እኛ ዳይ የከሌ እንደዚህ አድርጓል ምናምን ይላል ራሱን እየገለጸ እኮ ነው እኔ አሁን ሰዒድ ያ ዘንብላ ምን ስምን ማጠቃት ምን አደረሰ ያ አኺ እ ዩቅጠሁ ሸከ በለው محدث يق- ሙህደሱም ቢድዓዎች ናቸው እነዚህ ሁሉ መከራከር ዲን ውስጥ ቢድዓውን ማሳየት እ يقده الشك في القلب አይዋ የ- የጥረሁ ሸከ ፊል ቀልቢ በቀልብ ውስጥ ደግሞ ሸክን ይጥላል ወይም ደግሞ አይዋ ዐይብ ያደርጋል እሺ ወኢን ሰውየው ሽፍ እነዚህን ነገሮችን የምጠቀም ሰው ንግግሩን የሚያበዛ ይው የሚጨቃጨቅ ሽፍ የሚከራከር አይዋ ሚራውን የሚያሳይ እኔ ነኝ የሚለው ሰው አይዋ በራሱ ቀልብ ውስጥ ሸኩን እየጣለ እኮ ነው ወይን አሳባ በለው እየተከራከረ እየተጨቃጨቀ ደግሞ አይዋ ሐቅም ብገጥም ኑሮ ሰውየው ራሱ ሹፍ ንግግሩን የሚያበዛ እንተብህ ንግግሩን የሚያበዛ የሚጨቃጨቅ የሚከራከር እኔ ነኝ የሚል ሰው እንደውም ደግሞ ሀቅም ቢያገኝ ሀቅም ቢገጥምም የእሱ ነገር ተቀባይነት የለም ማለት እኮ ነው። ዋድህ ነው ያ ኢኽዋን እ ከላሙን ደግሞ ንግግሩን የሚያበዛ ማለት እኮ ነው። ሀቅ ያልሆነ ንግግር ክርክር የሚያበዛ በዲን ላይ ምን ችግር አለ እዚህ ላይ እንደዚህ በድን ውስጥ ደግሞ የሚከራከር የሚጨቃጨቅ እኔ ነው የምሰው እነዚህ ሁሉ ደግሞ በቀልብ ውስጥ ምን ይጥላሉ ሸክን ይጥላሉ ዋድህ ነው ሰውየው ደግሞ እየተጨቃጨቀ ሀቅን ብናገር እየተከራከረ ሀቅን ብናገር አይ ዋድህ ነው እየተናገረ ደግሞ ሀቅን ቢያወጣ ሰውየው ትክክላለም እንዳትቀበሉ ማለት ነው ዋድህ ነው ዋድህ ያ اخي ነው እችኛ ንግግር በጣም አጠር ያለች ናት። ነገር ግን ማዕናው በጣም ከባድ ነው። ፈል ከላሙ ንግግር ማብዛት ፍል አቂዳ አቂዳ ውስጥ ነው። ያ አዩ ሰለፍ ያ አህ ያ ሙተቂ አልኪታብ ወሱና ሱናና ኪታብ ተከትለናል ብለ የምትናገር ውስጥ ንግግር የምታበዛ አቂዳ ላይ ጭቅጭቅ የምታበዛው ክርክር የምታበዛው ወልሚራ ደግሞ እዩን የምትል ሰው እነዚህ ሁሉ ደግሞ በቀልብ ላይ ሸክ ይጥላሉ እንዳትቀበላቸው ወይን አሳባ ንግግርን የሚያበዛ ሰው ደግሞ ቢገጥምም ዋዝህ ነው አልገባም አ የተናገረው ሰውዬው ማለት እኮ ነው የፈለገው እንዳትቀበል ማለት እኮ ነው ክርክርን የሚያበዛ ሰው በአቂዳ ላይ እንደ ጀማዓት አልአህባሽ እኮ ነው ያኪ እዚህ ላል ምን ሩቅ ትላለህ እንዴ ጂዳል ደግሞ ይከራከረ ካንተ ጋር በአቂዳ ላይ ደግሞ አላህ ደግሞ ሰማይ የለም ጂሃውን አናውቅም ወኢን ካነ ሰው ይኸው ደግሞ ትክክለኛን ሰው ቢሆን እንዳትቀበል ዋድህ ነው ያኪ ምን ነው ያልገባው ጠይቀኝ እስቲ ወደዛ እንዳታልፍሽኝ ፈልከላሙ ንግግር ማብዛት በአቂዳ ውስጥ እ አትቀራም ታዲያ እነዚህ ሁሉ ቢድዓዎች ናቸው። እነዚህ ቢድዓዎች ናቸው። አቂዳ ውስጥ ደግሞ መከራከር የለም መቀበል ነው እንጂ። እሺ መጨቃጫ አቂዳ ውስጥ የለም መቀበል ነው እንጂ። واضح ነው። ኢን ማለት ደግሞ አቂዳ ውስጥ የለም መቀበል እንጂ። واضح ነው። እነዚህ ሁሉ ቢድዓዎች ናቸው። አቂዳ ውስጥ መከራከር፣ ክርክ ማማጠር ሙብክር ቢድዓዎች ናቸው። ትክክል ነኝ። እስከሚገባ ድረስ ያው እንጠብቅህ። እሺ እስከመገባለህ ድረስ እንጠብቅህ። እ ዋضح ነው። እነዚህ የፍርቃ መንገድ እኮ ነው። አላወቃችሁም እንጂ ፍርቃዎች እነዚህ ይጠቀማሉ። አልከላም ወልኹሱማ ወልጅዳል ወልምራ ይጠቀማሉ። አይዋ ካንተ ጋር ለመከራከር ከፈለጉት አይዋ ንግግሩን ያበዛሉ፣ ይጨቃጨቃሉ። እነዚህን የሚያደርግ ሰው ካገኘው ቃለ ተውማት እኮ ነው ሰውየው ሐቅም ብናገር ሐቅም ብገጥም እንዳትከተል ማለት ነው ዋضህ ነው ያኪ إذا رأيت يو إذا رأيت رجلا ضالا مضلا واضح نو واضح نو يا أخي ربنيو قال يكثر الكلام نقدر إلى وسط الرزال والجدال كركر ወልኩሱመተ ጭቅጭቅን ያበዛል። ምራአዩን ይላል ኢዛ ረአይተ ሃዛ ሳሂብ አልሐቅም ቢሆን እንዳትቀበለው። ገባ አይገባ። እሺ አይግባ ነው ለአንተ አይል አይደለም አለ አይግባ ምንድን ነው አይግባ ነው። እንደዛ ነው ብለ አሁን ለምን አሰገራችሁኝ ጋራ ዋዞ አሁን ገባ ገባ እንደ ያከ ወደዛ እንታ ይሄ አልገባ ለሰዎቹ شوف ومضل አሉ ብዙ ናቸው ያኪ አህሉል አህዋ አሉ አህሉ ፍርቀት ላ ضلال እ فإن كان الحق يعني አይዋ አን ወይን ካን ለሐቅ ሰውየውም ሰውየው ይሄ ከአንተ ጋር የሚከራከረው ሰው ሐቅ ላይ ቢሆን እንዳትቀበለው ክርክሩ ከላስ በባጢል ላይ ከሆነ ባጥል ላይ ነው ከላስ ሁጃ ዘንድም እሱ ዘንድ ሁጃ ሁጃም ካለ እንዳትቀበለው ከላስ ለምን ትቀበላለህ ሞደስ ነው፣ ብዳ ነው። ሰውየው ሙብተዲዕ ነው። ሐቅ ሰውየው እኮ አንተ ጋር እየተከራከረው ሀቅ ቀጣ ሐቅ ገጠመ። ሰውየው ትክክለኛ ነው ብለህ አትከተለውም። ሰውየው ለምን ለምን ይከራከራ? አቂዳም አሁኑ ለምን ነው ክርክር የሚያበዛው? ያኪ ከበው ሸምስ እኮ እንደ ፀሐይ እኮ ነው። አሁን ፀሐይን እያያች ነው በደንብ إذا رأيت يا أكيا نور ويا أكيا ويا شمس ኢዛ ረአይተ ዳለን ሙድለን ሙብተድአን ሙብተድአን ካየው ሹፍ ቢዳን የሚሰራ ሰው ካየው ከአንተ ጋር ተከራከረው። ሲከራከር ግን ደግሞ ሐቁ ወደ እሱ ሆነው ዋድህ ነው። ቃለ ፈላ ቱሰድቁ እንዳትቀበል ሰውየውን ሙብተዴ ነውና ሙህደት ነው የሱ ንግግር ዋድህ ነው። ያ ምንም ተራ የለም ማለት እኮ ነው። መዋዘ እዚህ ላይ መዋዘና የሚባል የለም። መዋዘና ማታቀረም ታሪፉ ሙዋዘና ምን ነው? አዎ በጣም መሻቂ የሐዋሳ ዱዓን ማድረጉ ኢንሻአላህ አንዳንድ ጊዜ ገራገር ናቸው። አንዶ ለመስኪንም ብር ይሰጣሉ። ተማሪዎቹን እንደም ተማሪዎቹን ይረዳሉ። እንደውም ደግሞ ማሻአላህ እንደውም ሰደቃም አድርጎ እኛ ተማሪዎቹን የዩኒቨርሲቲዎቹን ደግሞ ያበላሉ። ማን ተናገራለህ? አኺንን ለምን ትናገራለህ? አንተ አይደለም እሺ አዲል ኡሙሩ واضح يا اخي يا ጠይቅ طيب يا اخي من قول من هذا تعرف نعم. قول الإخوانيين إيه. شيخ الإسلام أيوة لا لا إيش شيخ الإسلام يا لبة تنالوا أنا حق من جي من أي جهة تنالوا قال إذا وضعناه في الميزان قالوا ما جرش علي عم ببال الزالي نعم. قال نعم نقبل الحق نقبل اللون ኢዛ ወዳዕና ፊ ሚዛን ሸር ይላል። በሸርኡ ሚዛን ላይ አስቀምጠን እንወስዳል ይላል። እዛ ላይ ተመልከት ፈታዊ ሰባትና ስምንት መካከል ነው መሰለኝ እ ወላ ፈታዋ ፈታዋ ነው አመውያው ነቅል አድርጎ እኮ ነው እዛ ላይ ናም ነቅል አድርጎ ነው እንጂ ፈታዊ ስምንትና ዋና ዋናው ግንዱን ተናኮ ነው። ይሄ ፈታዊ ነው። ማበይነ ሰብአና ስምንት እዛ መካከል ነው። ተድሙርያ ውስጥም ገልጿል እም የላ እስቲ አላህ ኸይር አድርጎ እ እ هذه الأمور እኔ አሁን እኔ የምልህ ሼክ ልሳም ተይሚያ ኢዛ ሰቀጠ ፊ ልሑፍረት ገደል ውስጥ ከቡ ከእሳቸው ጋር እንገባለን ما قالوا نأخذ الحق من أي جهة جاءنا نعم ከኢኽዋኖቹም ከመጣ ሐቅ እንወዛለን ከጀማዓት ተብሊግ እንወዛለን من باب الموازنة بلو عندنا سوتشو ازدالو لا أنا لا أقبل مم. يقول الشيخ بن باز وإن أحسنوا إلى الزالي يفلقوا دمو بدم بك عسامروا لن نأخذه لعل هذا القول هي ترونه الساتشو دمو اجتهاداتشو قالوا نضعوا في ميزان الشريعة لا الزالي دمو ها تعريفوا ان تاويلوا ان الزاكونو يلا حموي ياو ሰዎቹ እንትን አስገብቡታል። አንዳንድ ዑለማዎቹ እንፈስራለን ብለው አይ የትኛ ነው የቀራ ሐሚየቱ ሱግራ ነው አልኩብራ ነው ሱግራ ነው የቀራችሁ እነ ተልኪሱን ያኛውን ላልተመልከቱ አስፋፍቷል። እዛ ላይ ደግሞ ፊ ሚዛን ይሻ ይላል ሼክ ልእስላም ተይሚያ እንትን አላከሆኑ ረሂመሁላህ ሼክ ልእስላም ተይሚያ የቁል ላ ኡምረተ አላ አህሊ መካ ይላል ማነስም ስም እ توفيق ነው ጉራጌ ነው ወሎ ላ ኡምረተ አላ አይዋ በመካ ሰዎች ላይ ኡምራ የለም ይላል ምን ኡምራ ማድረግ የለብን እነሱም ደግሞ አህለ መካዎች ናቸው የብን አባስን ቃል ተከትለው ቁርአን ምን ይላል እ ምን القرآن من ايوه العمرة لا من ነው ወአት ምንድን ነው الحج ምንድን ነው እ واتموا الحج ለዚህ ይላል ለብዙ ለብዙ ይላል አዎ ሐጅ ዑምራና ሐጅ አድርጉ ይላል አህለ መካም ሌላም ሁሉም አድርጉ ይላል ቁርአንን ካለፉ እዛ ላይ አይ እሳቸው ከካለፉ ደግሞ ነገር ግን ዑለማዎቹ ታዊል የሚያደርጉ ፊ ሚዛን الشرع ነው والحج نقبل الحج حق إن جاءت من أيوة من أي جهة جاءت كملوا ኢዛ ካነት ፊ ሚዛን ሸርአ ሙዋፈቃ ከሆነች አሁን ለምሳሌ እዚህ ላይ ይሄ ቃሉ ቃለ ወላ ኑከፍሩ ሚን አህል ልቅብለቲ ሐታ የጅሐዳ ይሄ የለም ሐማዊያ ልኩብራ ውስጥ አለው ይሄ ሱጉራ ውስጥ የለም ትልቁ ላይ ያለውን ሐማዊያ ልኩብራ ናም ሁለት ርሳላ እኮ ሁለት ጊዜ ነው የላኩ እሳቸው ወደ እሳቸው የመጣ ሐማዋ ማለት ሁማት ማለት እኮ ነው ምን አርድ ሱሪያ እንተብል ዋስጥ የሚለው ደግሞ ምን አል ራቅ ከዋስጥ ከሚባል ሀገር ነው እንተቢ አቂደል ወሰጥያ ለአንዳንድ ሰው አቂደል ዋስጥያ ነው ከዋስጥ አገር የተላከው መልሱ ውስጥ ሰጡ ማለት እኮ ነው አተድሙርያ ምን ብላ ተድሙር طيب ሼክ ልሳም እዛ ላይ ይላሉ ወላ ኑከፍሩ አናስከፍራቸውም ምን አህል ቅብለት ወደ ቅብላ ዞሮ የሚሰግዱ ማንኛውም ሰው አናስከፍራቸውም እስከ መቼ ሀታ የጅሃደ አላህ የለም ብሎ እስከምናገር ድረስ ወይም ደግሞ ዘካ ማስጣት አይቻልም እስከምል ድረስ ሰላትን ደግሞ ማስገድ አይቻልም እስከምል ድረስ ይህን የሼክ ልሳን ቆል እንዴት ታረጋለህ ተውፊቅ ኢዘን ሙተማን ነው ያ ከሺዓዎቹን አታስከፍርም አለዚነ ሱቡነ ሸይኸይን የነቢዩን ስራ ሰምሳቦቻቸውን የሚረግሙ አይሻን ዝሙት ሰርታለች የሚሉት والتي برأها الله من فوق سبع سماوات ይሄ እነዚህ ይሄ ይሄ አይሆናም አላህ እንደዛ ያደረገው እነሱ ደግሞ እዚህ ሰርታለች ይላል እነሱ እስካሁን ሀላው ላይ ሀላው ላይ ሙስሊሙ ወደ ቂብላ ዞሮ ከሰገዱ እነዚህ ሙስሊሞች ናቸው አይ ጁህድ ያደረጉ ናም ኑከፍርሁም አሁን ወደ ቂብላ ዞሮም ቢሆን إذا قول الشيخ الإسلام تيمية من دنو الزلاي زلاي واضح لا نكفر أحدا من أهل القبلة حتى جماد أيوة إذا اكتمل شروط ما تكون يعني شروط كاموالا وهو تمام الشروط وانتفاع الموانع አይደለም يعني ያኛው ከተሟላ ما እኮ عندنا نجزي ጊዜ ساتشو اه، رحمه الله رحمة واسعا የእሳቸው ቃል ደግሞ ጥልቀት ጥልቀት ያለው ነው። በደንብ ሰው አያውቅም፣ ዝም ብሎ ይፈስራል። ዑለማዎቹ ታዊል እንትና እያደረጉ ነው የሚሄዱት። እሺ የለውም ዋضح ነው ያፊ ተምኪን የላ አሸርሁ ሀዲ ሚሳል ደረሰን ገና አልሰላም ወልቢዳል ወልቁሱ ቁርስ በልታችኋል? ያልበላ እስማን ነው እኔ ስቀር ነው እኔ ያልበላው አይ الكلام والجدال والكسومة التي حصلت بين الفرق كلها محدثة نعم بفرقة ما هكلموا عندو عندو عندو عندو نعم هذا لا يجوز بتلين في باب العقيدة ولو يعكي آه، أما في الفروع تشالل والتي سببها بلو والذي سببها هو اتباع الأهواء النزي مكراكنا متشاكاتكنا واضحنا نو إيه انت النزي ولو مجنو من دلو ሀዋውን በመከተላቸው ነው እሺ ሰበቡሃ ሰበቡሃ በለው ሰበባ አይደለም ሰበቡሃ በለው لا تتبعوا المطبعة لا تتبع المطبعة كتابه ያለ ብቻ እንከተላለን በለው አንተ የምትለው አንከተልም በለው ከፈለገ እሺ ومن ያ كان ዘንብላ እሺ ومن كان ሰበባ እሺ እስ እንዴት ይፈስራል ወለዚ ሰበበሃ ያሳበበው سببها ولا شيء ولا سببها يو خبر إيشي ولا سببها هو الاتباع إيشي ومن كان هواه تابعا لما جاء, يا به الرسول صلى الله عليه وسلم فإنه لا يكون عنده شك ومن كان هواه يا رسول سمد دمو نبي صلى الله عليه وسلم سنة إن كتل كونه إيه. فإنه لا يكون عنده شك بس عند من مش ترطار يلم يعني نبي سنة إن كتل سو يا رسول سمد هاي كتلم واضح نو ሹፍ ወለዚ የተቢዑ ሱነተ ረሱል ላ ስላ ሰለም የነቢዩን ሱና የሚከተል ሰው ምንም ጥርጣሬ የሚባል እሱ ዘንድ አይኖርም የለም እ ولا مراء ወላ ምራው እይንታ ማለት እኮ ነው እይንታ ይሁን በደንብ ለብሶ ይመጣል መዚድ ውስጥ አላህ ማን ነስሩ ነው ማማ ነስሩ አይቶ እኮ ነው ሰ- ለዓለ ሙምኪን ከሱ ብር ለማውሰድ ነው ሰላቱ እንዲህ ይሰግዳል ማለት አላሁ አክበር ይላል ነሱ በደንብ እያየኝ ነው አይደለም ዛሬ እንዲህ ዳዕዋ እያደረገ ነው ይባላል ያዘን ቢላህ ايشيم لعل المراء والجدال لو معناه شو انانو لما هو شو اند لالو المراء والجدال ايشيم ولا جدال ولا خصومة لانه لانه مسلم شك سوزن دي ما ينربت مكان من النو يا الله النص مسرجان وزدوال ايه مسلم وزدوال مسلم على لكم من النمو يا ثمان تبقيل ايه مسلم على لكم ያለ እሺ፣ በግድ ልትከስለኝ ነው እንዴ? እንዲህ ልትፈልጋለህ እሺ፣ ይኸው ይሄ ሰውዬው ሀዋውን የማይከተል ሾፍ የራሱ ሀዋ ደግሞ የነብዩን ሰለላሁ ሱና የሚከተል ሰውዬው ሸክ እሱ ዘንድ አይኖርም። ለምን? የነብዩን ሱና ተከትሏልና። እሺ፣ ምራእ ደግሞ ክርክር ወይም ሁለቱም አንድ ነው፣ ጭቅጭቅ። እሺ፣ ወላ ኹሱመቱም አይዋ ያው ማዕናሁ ይቀራረባል። አልጅዳሉ ይው ሚራው ደግሞ ወይም እዮንታ ወይም ደግሞ መከራከር ማለት እኮ ነው። እሺ ወላ ጅዳሉን ደግሞ መጨቃጨቅ፣ ወላ ኩሱመቱም ደግሞ አይዋ መጋጫት ማለት እኮ ነው። እሺ ሊያነሁ ሰውየው ለምን እሱ ዘንድ ሸክ የማይኖርበት ምክንያት ምንድን ነው? ሙሰልሙን ወስዷል፣ ሙንቃዱን ተከትሏል ማለት እኮ ነው። የነቢዩን ሱና ስለተከተለው እሱ ዘንድ ሸክ የሚባል የለውም ወይም አይኖርም። ዋድህ ነው ያ واضح نو غير واضح امم عين ايش غير ايش قال تعالى فإما يأتينكم مني هدى فمن اتبع آه. هدايا فلا خوف عليهم ولا هم يحزنون طيب ايش نزيد نسوي شيء ايوه بل شيء يلا فما شيء <laughs> فإما يأتينكم بلو ተፍሲልየን ኢማ ሐርፉ ተፍሲልን ወይም ልትሆን ትችላለች ተፍሲልየን ፈኢማ መናን ባዕዱ ወኢማ ፊዳአን ወይም ደግሞ አይዋ ከፈለገው እንደዚህ መቶ ነው ዋضህ ነው ካልፈለግነው ደግሞ ወይም ደግሞ የሆነ ካሳ ሰጥቶ እንዲሄዱ ተፍሲልየን ይባል እማ ወይም አይዋ ወይ ኪታቡን ይሁን ውሰድ ወይ ቀለሙን ደሞ ተው ሲየላው ፈኢማ ያእትየነኩም ሚኒ ሁደን ሸርጥዬ እሺ ከን- ከኔ ደግሞ የሆነ ደግሞ ቀና መንገድ ወደ እናንተ የሚመጣ ከሆነ فمن ሁዱሁ ማለት እኮ ነው እም ሹፍ ፈኢማ ያእትየነኩም ሚኒ ሁደን ከኔ ደግሞ ቀና መንገድ ወደ እናንተ የሚመጣ ከሆነ ፈኹዙ ውሰዱ እሺ ፈመን ትባ ሁዳያ فمن اتبع هداي ፈላ ኸውፉን ዐለይህም فلا خوف ፈመን ተቢዐ በለው فمن تبع هداي አ فلا خوف عليه ولا هم يحزنون فلا خوف من من جهنم ولا هم يحزنون እንዶም ለቤተሰቦቻቸውም ደግሞ አያዝኑም ማተኮ ነው ችግር ውስጥ ናቸው ብለውም ደግሞ አያዝኑም ማተኮ ነው ፈላ ከውፉን አላህ ጀሃነም ውስጥ ይከተናል ብለው አይፈሩም ፍራቻ አይኖራቸውም ዋዝ ነው ወላ ሁም ያህዘኑን ቤተሰቦቻችን ደግሞ አላህ ደግሞ እያሰቃያቸው ነው ብሎ አያዝኑም ግልጽ ነው ደግሞ ወይም ደግሞ ጀሃነም ያስገበናል ብሎም ደግሞ ጀነት አያስገበናም ብሎ አያዝኑም ማለት እኮ ነው እሺ ፈመን ተባ ሁዳየ ፈላ የድሉ ወላ የስፋ አይጣመምም ደግሞ እድለቢስም አይሆንም ግልጽ ነው እንዴ አልመስአቱ መሰለቱ ትባ እኛም ሹፍ እያወረን ያለው እየተነተን ያለው ስለ ደግሞ እትባ ነው ስለ ሰለፍ መንገድ ነው መከተልና ደግሞ ማውሰድ ነው ይህ لأمر الله ورسوله ይህ لأمر الله ورسوله የአላህና ረሱሉን ማለት እኮ ነው ምን ገር ጅዳልን ያለ መከራከርና ያለ ደግሞ መጨቃጨቅ ሱብሃንአላህ شوف الله إن إذا قال الله تبارك يقول عبد الله بن عباس رضي الله عنه أقول قال الله تبارك وتع- وتعالى وتقولون قال الشيخين هي እንደዚህ ይላል አቁሉ ሹፍ አብዱላህ ብን አባስ ምን ይላል እኔ አላህና ረሱሉ እንደዚህ ብሏል እላል- እላችኋለሁ እናንተ ደግሞ አቡበከርና ዑመር እንደዚህ ብሏል ትለኛላችሁ እንዴ እ ዩሽኩ ይላል ይቀርባል ደግሞ ድንጋይ በእናንተ ላይ ደግሞ ከሰማይ ወደ በእናንተ ላይ ለመውረድ ይላል ሱብሃንአላህ أقول قال الله تبارك وتعالى وتقولون قال فلان وعلان أنا الله إن رسول الذي له قال ابن مالك قال الشافعي تلالن دي يا قال الله تبارك وتعالى የሰለፍ መንገድ እንደዚህ እኮ ነው እያልኩ ነው አንተ የቢዳ መንገድ እንደዚህ ነው። ሼህ ማን ነው ሼህልን እንደዚህ ያለው የሐዋሳ ምናምን እንደዚህ የሻይማንን ይቅርታ የሻይማን ላቁል ይቅርታ ያዘምላ የሻይማን ውስጥ ደግሞ ስማችሁን ስለማታውቁ ነው። ለዛ ነው ይቅርታ መባል ምን አስፈልግ። አውዱ ቢላህ በል የሐዋሳ እናንተ የምታውቁ እዛ ምሳሌ እያረኩላችሁ ነው እንጂ እዚህ ብታውቁ መሻክን ምሳሌ ነው የማደርግላችሁ። እሺ ኩፍሩን ሙብተዲያዎቹ ደግሞ መሻኮቹ ኩቱር ነው መላይን ይቆጠራሉ ደግሞ አዛለሁም ላሁ አላህ ያንሳቸውና እሺ አሉ በአሁኑ ሰዓት የአኺ መላይን ናቸው የልበሱን አልአማኒ ለብሰው ይሄዳሉ እንዲህ ስታያቸው ሰለፍ ይመስላሉ ወላኪን ቡጡ ናቸው በጣም በሽተኞች ናቸው እሺ እኔን በአና ቃሪ ባይ አለዚ የቁሉ እኔ ቃሪ ነኝ ሼኪ ነኝ ስኖ ስታይ ምን ጨርሷል የአኺ ጃህል ነው እንዲህ ሲታየው የሰለፊ መንገድ እንትን አያውቅም ወለቀድ ረኢቱ ባለፈው ታዚያ መጥቼው ወላሂ ሰዎቹ ነገሩኝ እዛ ሰፈራችሁ ጥሩ አይደለም ሰውየው አሉኝና አይ አንዳንድ ነገር ይሰራል ሰለፊ ሆኖ እንደዚህ ይሰራል ሰለፊ አይደለም ምናምን አሉኝ መሻይኹ እንዲህ ሲታዩ ዋዕዝ እያደረገ እኮ ነው ያልኩ ሱብሃንአላህ ያኛው ያ ሀጢቡም ጃህል ነው ያኛው ማን ነው ይሄ ቃዲ የምትሉት አዎ ትንሽ እንደዛ ያሉ ነው አልሙሂም ያው ማ አዘሀር ለና እኛው ውስጡን እም። ወላሂ ጁምዓ ውስጥ ለመውጣት ፈለግ እንደው ፈልጌ ነበር ሌላ ቦታ ለመስገድ ኩጥባው አስጠልቶኝ خطأ وأخطاء بالعربية ملايين سبحان الله مو جيد يا أخي እንደዚህ አይነት ኩጥባ ደግሞ ቴላው مم. فكبروا عليه الأربعة لأنه قد مات قالوا لموتو በህይወት ደግሞ የለምና አራት አይዋ ተክቢር አድርጉበትና ስገዱ አለው እሺ እሺ وما وقع أهل الضلال من في هو؟ الخصومات እ? ምን ነው በል ያ አጌ አትናገርም እናንተ وما وقع أهل من هو؟ الضلال في الخصومات والجدال እ? በደንብ አልጠጣም ነው ኮሰው <laughs> በል እሺ ገና ነው እሺ ወላሂ ነን ይኸው በልባችሁ ደግሞ የፈለገው ነገር ካላችሁ እኛ እኔ የምንፈልገው አንድ ሰውም ቢሆን ደግሞ ይፈልጋለሁ። በተለይም ደግሞ ኢኽዋኔዎችን ደግሞ ሙብተዲአን ደግሞ የሚረዳ ደግሞ ስለነሱ ደግሞ ጥሩ ነገር የሚናገርም ሰው ላ አውሪደ ነው። ዋድህ ነው በል ሽንቶች ናቸው። እኛ መላይ ነው። እኛ ዘንድ ደግሞ እነዚህ መሻይኮቹ አሉ። አንዳንዶቹ ደግሞ መንግስቱ ስለ ምንድን ነው ቢሮ ስለሚሰሩ ዝም ብለን ፈርተን ነው ሰላም አለ አለይኩም ሰላም እንላቸው ነገር ግን ለአንዳንዱ አልም ወላሂ ለነሱም እዛው ስለሚሰሩ ሰላም አለይኩም ወአለይኩም ሰላም አላቸው ምን በእኔ በኩል ያለ እሺ وما وقع أهل الضلال وما وقع أهل الضلال في الخصومات والجدال والجدال አሉ አይዋ አሉ አልገቡም ደግሞ አህሉ ደላል በጭቅጭቅና በመከራከር ውስጥ አልገቡም በምን በስተቀር إلا بسبب أنهم ለም ዩሰሊሙ ላ ለአላህና ነቢዩ ስላስል እጅ ስላልሰጡ ነው ولرسوله እሺ ከመሰለም አህሉ ሱነት ወልጀማ አህሉ ሱና ወልጀማ ደግሞ እጃቸውን ለአላህና ለረሱል ደግሞ እንደሰጡ እነሱ ደግሞ እጃቸውን ስላልሰጡ ነው። እሺ አኪ በሀገራቸው ቁጭ ብሎ ይህንን ጃርካን ለፍቶ ደግሞ ሱብሃንአላህ ጭኖ ከሚሄዱ በሀገራቸው ቁጭ በሉ ወላ እልም ቢማሩ ወላ አንድ ሀዲስ ቢማሩ ጥሩ ነበረ። ቅር እዚህ ውስጥ አሁን ወሎዬን አትመለከቱ የለም አሁን ውስጥ ጉራጌዎች ናቸው አይደለም እንዴ أليس كذلك والله لن تجد أنا أحلف أنا الآن ወይም ወርጂና ወሎ ኦሮሞ ምናምን እነዚህ ናቸው እንደዚህ እ አይገኙም ላኪ አኪ ለው ጀለሰ ፊ ብላዱ አገሩ ቁጭ ብሎ አንድ ሀዲስ ቢማርስ ማሄድ ይቻላል አይቻልም ብለስ ያ عياذا بالله يا اخي سبحان الله አንድ ይኑንን አዎ እነዚህን እነዚህን ቆሻ ደካማ ጎናቸው እንዳነካ ምን ነው ኩፋሮች በአሁኑ ሰዓት ደግሞ እኛን ጠምደናል እንደዚህ ያረግኑ አንድነት ናፍቁናል ሙናፊቅ በለው ምን ነው ቅር አላችሁ እንዴ ምን ነው ተምከን አንድነት ናፍቁናል የሚለው ምን ነው እ? ሙናፊቅ በለው ወአዕተሲሙ ይላል ያውን ተረስቶ ወአዕተሲሙ ቢሀብሊላሂ ተሚያ አያ በሁሉም ቦታ ነው ቦታ ነው እስትድላል የምናደርገው ሙናፊቅ ነው ተይ ሸይጣን يا أخي لماذا إن كان متبع للسنة كونه يا أخي أليس ك من دونه مع ال مع الأحباش كنسو قال عندنا مع الف من دونه مع ال من دونه مع الشيعة والرافضة والخوارج عندنهم አይሻ ዝሙት ሰርታለች ከነዚህ ጋር አንድ ይሁን ከነዚህ ቢድአን ከሚያስፋፈው ሰዎች ጋር አንድ ይሁን ኢያዘን ቢላህ እኔ በእኔ በኩል አላ አቁሉ አንነት ናፍቁናል ይላል አንተን ሙናፊቅ በለው ምን ነው ቅር አላችሁ እ እም? በዲን ላይ እያላበሰ የለም እንዴ አኪ ሸክ እያደረገ የለም እንዴ መነጅ ትክክለኛ እያለው ደግሞ አቁል ለከ الآن نعم ጥሩ ጥያቄ ነው የጠየቅኩህ أنا لا أنا أقول لك الآن ሺአ ماذا تقول ታስከፍላለህ አታስከፍርም يقول إمام أحمد من لم يكفرهم فهو كافر ይላል ምን ትላለህ طيب አህባሾች ደግሞ አላህ ደግሞ ليس على استواء አረሽ لا የለም ይላሉ ليس له جهة مكان ምንም ጅሃ የለው መካን እናውቅም ይላሉ أليس أما تكفرهم እ? አንድ እንሁን ከነሱ ጋር ከአህባሾችም ከሁሉም ጋር አንድ ይሁን طيب من لبس الحق قدم اسالفن ነበረን ያኪ الطريق اما ምን ነው በዚህ ላይ ካልሰራው እንዴት ነው ምን ነው الطريق اما ምን ብለን ነበረን ያኪ እ الر- الرجل الذي ايش الثاني اما الرجل الاخر فهو المتعمد للخروج እያወቀ ወጣው فهو يعرف الحق شوف ሐቁን እያወቀው ደግሞ በሰዎች ላይ አስለበሰው አለበሳቸው እንዳያውቁ አንድነት አለው ሹፍ ያክ ያክ አንድነት አለው እያወቀው ማ ተቆለሁ እንደውም ያንሳል ዝንዲቅ በለው ያኪ ዝንዲቅ በለው ሱብሃንአላህ ኩለሁ ዝንዲቅ እም ማን ነው انا ያኪ اسمع قل له لحظه لحظه قل له ደግሞ ያንሳል ዝንዲቅ አለው ضال مضل ነው እንደዚህ የሚል ቁርአኑን በቁርአን እየተጫወተ ነው ምን ነው በሺያ ጉዳይ ላይ ግን አንድ አይደለም ሙሉ ሺያ የሚባል አድ ናም አሉ ማናከብራቸው ፊያ ናም ማናከብራቸውም አሉ አዘይድያ አሉ ያስን በቃ የዛሬ ሳምንት ነው ኢንሻአላህ ቺኛውን ሰዱና ይሁን ኢንሻአላህ ለን ለው ወላሂ አላህ ለውለ ልወረኡ ይላል ሼክ ሳል ዑሰይሚን ይላል ለውለ ልወረኡ ፍርቅ ዳላ ምናምን ብለን አንላቸውም የአላህ ፍራቻ ባይኖርን ኑሮ እነዚህ ደግሞ ፍርቃዎቹን ደግሞ ሙድል ሙድል ብለን አልናልፍም ይላል ለከፈርናሁም ጎል እናስገባለን ይላል ሼክ ሳል ዑሰይሚን ምን ትላለህ አንተ ቆይ እስኪ እዚህ ላይ ችግር አለ። ቆይ እስኪ አረ ያኪነ ማን ያስነ ተነስቶ ያኪ ወአተሲሙ ቢሀብሊላህ ጀሚአ ወላ ተፈረቁ አንድነቱ ነው አንድነቱ ብለን የምናገር የምለው ሰው ያኪ እያወቀ አለይሰ ሙናፊቃን እንደው ሙናፊቅን ዲኑን ሰትር እያደረጋለም እየደበቀለም ያኪ ከአባሾችም ጋር እንዲሁን እ እኔ ያኪ አይዋጠልኝም አበደን ያስ እንዴት ነው ላ ሾ መጃል አለ ሁርያ አለ አንተ ሁርያ መቀበልም አለመቀበልም ነገር ግን መቀበል አለብህ እንጂ إذا جاء النص من الكتاب እኛ ዝም ብለን በአፋችን እያለንም شوف فأما الآخر አላለም እንዴ አንተ ራስህ ቀርተህ ያሳልፋል መሰለኝ እያወቀው ደግሞ ወአተስሙ ቢአብልላይ ከሺአም ጋር እንዲሆን እይዋ ይሁዳዎቹን ደግሞ እንጋፈጥ አንድ ሆነን ወሃዳውን አምጥሩ ነው እንደዚህ የሚለው ሰው ጥሩ ነው እንዴ ሐቁን ግን ገብቷል ይሄ ወይ አባባለ ገብቷል ግን እሺ ያ ኪማዋኒ አሽሩጥ ሁሉም በሁሉም ቦታ እሱ ነው እንዴ አንድ ዕብድ ደግሞ ካበደው እኔ የምለው ማን እንደዚህ ያሳበደ ብለህ ትጠይቃለህ? ታላቁ ነገር አንተ ሳሉ አፈረባቱን ማን ያሳበደው መጅኑን ውስጥ አንተን የከተተው ብለህ ትጠይቃለህ? እንዴ ይነግራል እያወቁ ደግሞ ሰዎችን እያጣመሙ አንተ ለአንተ ይነግራሉ እንዴ ያ ኪታብ የቀሩ ሰዎች ولكل ايش هذا ما عندنا እኛ የምንለው አበደን ሹፍ ላኪን አዝሀር ለና ሹፍ ሐቁን እያወቀው ደብቀው ቁርአኑን በማይሆን ቦታ እስትድላል ስላደረገው ሙለብስ ነው ሙደልስ ነው ሙናፍቅ ነው እንደም ዳሉ ሙድል ነው ሰውየው አሳልፈን አልቀረንም ባለፈው ያኪዮ እንደገና ጥና አጥናው። እሺ ኢንሻአላህ አጥንተህ ስትመጣው ነው ኢንሻአላህ የምንቀራው። ዋድህ ነው። አና ያ አኪ ነው የምለው። ይኸው አማርኛ ከኔ በላይ ነው። አነ ማዕሪፍ እንደውም ከኔ በላይ ነው የሚያውቀው። ጠለቅ ብለው እንደው አነታችን ደግሞ ናፍቁናል በጣም አይዋ ማን ነው አንድ የሚያደርገን እንደዚህ እያለ የምናገር ቁላሁ ሙናፊቅ ነው። ርሳላ ቆይ ነገ ኢንሻአላህ አመጥልሃለሁ። ቅያማ ቀን አታእምሩና ስብልብር ወተንሰውን አንፉሰኩም ዋብህ ነው እንደውም በሌላ በሪያድ ሳሊሂን ውስጥ ደግሞ በምንድን ላይ ነው ካላ የራሱን አንጀት ይዞ ደግሞ እንደ ኦብዱማ ላይ እንደምትዞሩ አህያ ይዞራል የሚባለው ቃሪ ያለም እንደ ሙለቢስ ነብዩ ነሱ እንደዚህ ያለው ሁል ጊዜ ደግሞ ተማሙ ሽሩጥ ነው እንትፋል ማለት ነው ምንድነው አላስከፈር ነውም ቁልና ለሁ ሙናፊቅ ለእሱ የሚገባውን እንደውም ማስከፈር አለብን ምት ነው አይ ወላ አማ መቅጣ በቅጣት እንዴት መቼን እንዴት እያየው ነው ዝም ብሎ ገብቶ ሰግዶ ይወጣልስ كيف تعرف እንዴት ታውቃለሁ አማ ምን አይተል ቃብ ከኩፋሮች በላይ ይቀጣል ናም እኔ የምለው እንተ ቢያኪ هذا هو جهتي رسالة አስታውስኝ አመጣልሃለሁ ኢንሻአላህ ይሄ ራሷ የሼክ ሳል ፈውዛን ይበቃል ወአመል አኸሩ ፈተዓመደ አልሐቀ ሹፍ እያወቀ ሐቁን አልቀረንም እንዴ ቅራ ያ ወደ ኋላ ተመልሰናል እንዴ አንተም ጀመርክ አው ቀርታል ባለፈው ነበርክ እ نبدأ ምንድን ምን ላል فهو يعرف الحق ويعرف أن ما خرج إليه በለው شوف ይሄ የሚለው ነገር ደግሞ እያወቀ እኮ ነው ሱብሃንአላህ አንድ ነስለው ሺአዎቹ ካፈር መሆናቸውን ያውቃሉ ሳቦቹን ሳቦቻቸውን ደግሞ ማረገማቸውን ያውቃሉ ለአይሻ ደግሞ ዚና ደግሞ ዛኒና ዛኒያ ማለታቸውን ደግሞ ያውቃል። እያወቀ ደግሞ አንድ ነው ይላል። እ ምን እያሉት ነው አንተ? አይ አሁን ለምሳሌ አንተ ቆይ እስቲ አንድ ርቀት ከሱ እንትናና እንዲህ አንድነት እንሁን የምለው ሰው ሄይ ያስን ምን እያውቀ እንደዛ እንደዛ የምሉት ሺያዎቹን እያውቀ አይደለም እንዴ? አንድ እንሁን ሰል ይሄ ሰውየው እነዛ ብሎ ስናገር ሺያዎቹን እያውቀ አይደለም ወይ? አህባሾቹን እያወቀ አይደለም ወይ? ከነዚህ ጋር አንድ እንሁን ታዲያ መዓነም ዩከፍሩን አቡበከርና ዑመር ካፍር ናቸው ይላሉ። ጠይብ አይሻ ዝሙት ሰርታለች ይላሉ። ይህ ሰውዬ እነዚህን እያወቀው ከነዚህ ጋር አንድ የሚል ሰው ሰው ወአተስሙን ብሎ እስትድላል መስረጃ የሚያደርገው ሰው አለይሰ ሀዛ ሙናፊቀን አለይሰ ሀዛ ሙድለን አለይዘ ሀዛ ሱብሃነላህ አደለና ሰለም ወይ አንተ ምን እያልክ ነው? አልገባኝም። ጥሩ ነው ማሻአላ። እንደዚህ እንደውም እንፈ ወላሂ እኔ ደግሞ ይገርማቸዋል። እንደዚህ አይነት ሰዎች ነው የሚፈልገው ወላሂ ፊ ሀልቀቲ ደግሞ በተለይም ደግሞ እንደውም በሳምንት ሁሉ ጊዜ ተገኝቶ ከእናንተ ጋር ቢያወራ ደስ ይለኛል። እሺ በል ኢኽዋን አልሙስሊሚን ፍርቀቱን ፍርቀ አልሙስሊሚን እኔ እነዛ አለም በል እሺ በል በአንተ ባቆ እሺ ክርስቲያኖቹ አሁን ህይወት እንደዛ ብሎ እኮ ሰዎች አሁን ምሰ ቃለ ምን ያሉ አሁን እንደዛ ምሉ ጀማል ኢኽዋን ሙስሊሚን ፍረ ምን ፍረቅ الاسلاميه ይላል እንደዛ ብሎ እኮ ነው አዎ በአረብኛ አንተም ቢያቅትም ኢኽዋን ሙስሊሚን ደግሞ ከእስላሞች ደግሞ ጀማዎች ተ- ይቆጠራሉ ብሎ ይጽፋሉ ትክክል ነው አዎ ቃል ምሳሌ ምዛሌ አድርጎ ምን አሉ ቃለ ህይወት ህይወት ፕሮቴስታንት እነዚህ ሁለ- ከምን ናቸው ከክርስቲያን እንደሆኑ ጀማዓ ተብሊግና ምንድን ነው ይሄ ኢኽዋኖች ከምን ናቸው ከሙስሊሞች ናቸው ብለው ይጽፋሉ። እሺ ማለት አሁን እነሱ ጀማዓተል ኢኽዋን ሙስሊም ካፊሮች ናቸው ወይስ ሙስሊሞች? ፍረቅል ሙድላ እንላለን፣ ላኪን ቢሸርጥ እንላለን። ዮ እንተብ እዚህ ላይ ጀማዓል ኢኽዋን ሙስሊሚን ምን አልፍረቅ ዳላ ላኪን መንፊም ኩፋሮች አሉ እነሱ ውስጥም ይሆናም ኩፋሮችም አሉ ላኪን ለማዎቹ እንደምሉ እኔም እንደዛ ላለው ምን አልፍረቅ ባላ ናቸው ዋضح ነው ግን ከነሱም ደግሞ ኩፋሮች አሉ طيب ቆይ ምሳሌ እንትን አላምጣልም ጣሃ ሁሴን ሰሃቦቹ ደግሞ የነቢዩ ስላ ሰሃቦቻቸው በውጊያ ላይ እንደ አረፋ ነው ይላል እንደ ሳሙና አረፋ ይላል ምን ትላለህ ለዚህ የአኪ ተናገር የአኪ طيب انتهينا لحظة አሁንም አሁን ዶክተር ዩሱፍ አልቀርዳዊ ይላል اختلاط في الشرع جائز ነው ይላል ምን ትላለህ አናስከፍረውም ግን ወደ ኩፍር አይዋ ወደ እንትና ተጠግቷል አለይስ ከዛልክ ወደ ሸሪዓ አስጠግቶ አስጠግቶታል امم ምን ትላለህ ለዚህ ላይ نحن نقول إخوان المسلمون من الفرق الضالة نعم እንደዛ ነው የምንለው ዋዶ ነው። እዚህ ላይ ምን ትላለህ ታዲያ? ለነዚህ አሁን ባል ነው የትኛ ነው የተጋጨው? በዚህ ላይ ተነስቶ ደግሞ ሐቁን እያወቀው ደግሞ ከኸቢትና ከቆሻሻም ከሁሉ ጋር አንድ ሁን ማለት ነው። ከጫት ቃሚ ጋር አንድ ሁን ነው። ያኪ እስማዕ እስማዕ ምኒ ያኪ ከጫት ቃሚ ጋር አንድ ሁን ላ ላ እንዳትበላ እንዳትበላ እንዳትላ ተቁላ ከነሱ ጋር አንድ ሁን ነው ኢያዘን ቢላህ ለን ነኩነ ማዕ ሃኡላ እንድንሆን ሲጋራ ከሚያጭሱ ጋር እንድንሆን ለአንቱም አዕጀብ አልፈርቃ እንደውም እናንተ በጣም አጀብ ናቸው እሺ እኔ ዛሬ እንደውም ጥሩ ተቢነ ያስተገለ ለሀባ ለሀባ ያ አኪ ባረከላሁ ለክ ሀል እችኛም ነው የሚል ጫት ቃሚ መዝግብቱ ቀብቶ ደግሞ ናህኑ ላኑ ከፍሎ እናስከፍልም ሳይበል ማሰለም ጫት ቃሚ አይደለም ገብቶ ከሰገደ ከሱም ጋር እንዲሆኑ እኮ አንድ ምን እያልኩኝ የለም አይደለም እሺ በል አንተ በአማርኛም ባትለ ቀድ ኩል ሊሳን ምላሴ እንደዛ እያለ ነው እሺ ለምሳሌ አሁን እነ ምናልባት እነ ሰይድ ቁጥብ እነ ቃንታዊ ካፊር ናቸው አይደለም እሺ አንተ ጋር ምን ናቸው እኔ ካፊር እንዳልሆነ ነው የማውቀው ማን እንደዛ ያለው ከየት ነው ያገኘው ማለት እኔ ስሞች ሁሴን ማለት لحظة لحظة لحظة لحظة لحظة እኔ ለሆነ ነገር ነው የፈለኩ لحظة ከየት ኪታብን ውስጥ ነው ያገኘው ማለት ካፊር መሆናቸውን አላገኘውም። አንተ እስካሁን ክታቦችን ስትገላበጥ እሱም ካፍር ነው ካገኘውት። ላኪን ከራሳቸው ግን የወጡት ከነሱ የወጣው ምንድነው? ኩፍር ቃሎች የወጡ ይኖራሉ፣ ግን ካፊር ናቸው ብሎ ዑለማዎቹ ሰለፈ ነው ከለፈን ለነሱ ካፊር አላሉ። ዋድህ ነው። ነገር ግን አንተ እነዚህ ላይ ምሳሌ አታደርግ። እኔ ግን የሚገርመኝ በእነዚህ ዑለማዎቹ ደግሞ ምሳሌ አታደርግ። እነዚህ እነዚህ አሁን ቀርዳዊ፣ ሐሰን አልበና፣ ሰይድ ቁጡብ ምን አሸድ ማለት እኮ ነው። ወደ ኩፍር ከተጠጉ ዑለማዎች ናቸው። ዋድህ ነው። አንዮ ላህባ ላህባ እንት አታደባልቀው ኢኽዋኖች ሆኖ ቢቅደም ብያለው ዑለማዎቹ ምን አልፈረቅ ባላ ብሎ ነው ሰኝ ወላልኳቸው ምን ሀውላ ዑለማዎቹ አፋቸውን ለውላ ለፈር ወራው ይላሉ ነው ሼክ ሳል ኡሰይሚን የአላህ ፍራቻ ባይኖር ኑሮ እናስከፍራለን አሉ። ዋድህ ነው። እኛ አሁን ሸዲድ አሁን ለምሳሌው ከነዚህ ጋር እንድንሆን እሺ አሁን እህዋኖች ናቸው ፍርቀቱል ሙድላ ከነሱ ጋር እንድንሆን አትመለ ወደ ኋላ እንዳትመለስ ቁልተ እነዚህ ፍርቀት ዳር ኢኽዋን ሙስሊሚን ከምንድን ነው ከእስላማዊ ፍርቃዎች ናቸው ብላ አላለም እንዴ እንደ ዑለማዎቹ እንደምለው አዎ ኢዘን ከነሱ ጋር አንድ ተቃቅፈን ደግሞ አንድ እንሁን አሁን እኮ እንደዛ አይደለም እያልኩ ነው አንተ አሁን እነዛን ሰዎች እነ ቀርዳዊን ምናምን ካላከፈል እነሱ ማለት ككافرات ولا ككافرات يا ስለ سلا قرضاوي نحن لا نريدهم داي القرضاوي ليس قطب لا لا نريدهم انيا سنمسون انفلقم አይዋ ማ ከፈርናሁም እኛ እናስከፈርን ዑለማዎቹ የሚሉ ነገር ነው የምንላቸው ነገር ግን ቃላታቸው ቃላ የነሱ የተናገሩ ደግሞ ወደ ክፉር ተጠግቷል ዋድህ ነው ዑለማዎቹ ከዚህ ጋር አላስከፈሩም አንተ የፈለከው ግን አልገባኝም ያኪ ካነ ከትሪድ ቱሪድ ኢኽዋኖቹን አታስከፍለናለም እንዴ ላኪን መን ከረጀ ሚን ፈኒሂም የፈለጉትም ምን አልፍርቅ እስላሚያን ቢሆኑ አንድ አንዶንም ከነሱ ጋር ገብቷለም ግልጽ ነው አንተ አሁን ቅድም ጀምረ አሁን በዚህ ዙሪያ እየሄድክ ነው ነው ወለው ካኑ ሹፍ ከእስላም ከእስላማዊ ፍርቃም ቢሆኑ ላህኑ ላነኩነ ማዕሁም ዋህዳችን አንድነታችን ከነሱ ጋር አለም ለምን لأن هؤلاء خالفوا السنة وخالفوا الكتاب طيب يقول الشيخ عبد الرحمن وعليكم السلام عبد المن أيوة عبد الله السعدي المحدث في الرياض قال يي ባለፈው ማን ነው ሸምሱ ወዝዳል ባለፈው ሸምሱ ወዝዳል يقول الشيخ عبد الله عبد الله السعدي المحدث الآن في الرياض በጣም في أرض ديار السعودية محدث ናቸው قال ለነሱ የተማገተ ይላል وإن كانوا من الفرق الإسلامية ሸምሱ ወዝዳል ኮፒ ለማድረግ ለነሱ የተሟገተ እነሱን ደግሞ እስላማዊ ፍርቃዎች ናቸው ብሎ የተሟገተ ሰው لابد أن يراجع نفسه ይላል የራሱን ነፍስያው መገም አይዋ መገምገም አለበት ይላል እኛ እዚህ ላይ ከቅድሙ ጀምሮ ተማሙ ሽሩጥ ወንቲፋው ልመዋኒ እችኛም ብቻ ናፈዛችሁ እኔ የምለው ለን ወይንካኑ ያው ቃለ ህይወትና ፕሮቴስታንትና ምናምንም ደግሞ ወደ ክርስትና አይዋ ይጠጋሉ አይደለም እንዴ ከክርስትና ናቸው ለምሳሌ ቃለ ህይወትና ማን ነው ይሄ ፕሮቴስታንት የክርስቲያኖች ፍርቃዎች ናቸው አይደለም እንደዛ ይላሉ ሙስሊሞቹም ደግሞ እነዚህ ጀማዓ ተብሊግና ምንድን ነው ከሙስሊሞች ፍርቃ ይምላለው ወይን አሸድ የፈለጉትም ቢሆን የፈለጉትን ፍርቃ እስላሚያ ቢሆን ሙዕተዝላዎቹም ከነሱ ጋር እንድንሆን ያፊ ከጃህሚያ እንድንሆን ከፍርቀት አልአህባሽ እንድንሆን እያወቀ ተነስቶ የምናገረውን ሰው ምን ትላለህ? نحن هذا كله بعد النصيحة كونه ليس يا أخي ماذا يا أخي ما قلنا نحن نسل نصيحة لا نستنم دمو كنصيحة ولم دمو لا عندي سو دمو بعد النصيحة كونه كنجرك بوهالاو تنستو من ناجر كونه ضال مضل منافق زنديق ነው ወደድክም ጠላው ነገር ግን ለአንድ ሰው መቼ ነው ሁሉ ጊዜም ደግሞ እየተናገረ ያለም እንዴ ለአንድ ሰው ደግሞ ሳታስከፍረው በፊት ኢኽዋኒ ወይም ተብሊጊ ሳትል በፊት ላቡደ ምን ነሲሐትን تنكر الجماعة الآن الحمد لله اه فعرفناه إن شاء الله ጥሩነው الحمد لله ይሄንን ግን እኛ የምንለው ሁሉም ነገር ነሲሃ እኮ ነው ላቡደ ምን ነሲሐትን طيب ተነስቶ አሁን ለምሳሌ ተነስቶ የሚናገር ሰው ይ ምንድን ነው ይሄ? اللهم صل على محمد ተነስቶ ዋዝ ያደርጋል። ሰይድ ቁጡብ رحمه الله ይኸው ሰይድ ቁጡብ رحمه الله እንደዚህ ነው ያለው። ሐሰን አልበና እንደዚህ ነው رحمه الله። ማን ነው ዶክተር ሱል ቀዳ ዕድሜያቸውን አላህ ያረዝምና رحمه الله ያለው ሰው ምን ትላለህ? ለነሱ ደግሞ ሽንጥህን ገትረህ ደግሞ ለነሱ እየተከራከርክ ነው። ምን ትላለህ? እሺ والله عبدا لن لن اترحم عليه يفلكون قدمه بتسمت مزيلا لن اترحم عليهم الا من كان من اهل القبلة وكان ميتا دم على العقيدة الصحيحة لا يبهونه ودنيا نقل يمتاو شوف كتابه تنيا اما ما يقول اننا لما وجهه غي تاسف هونو عازنو دمو رحم الله يملوتن دمو نسون تكتل رحم الله يمتل كونه ለአለ ቁሉበኩም ገራገር ነው ረሂመኩም ላሁ እስቲ ለሁለት ሳምንት እስቲ ደርሳችን እንሻላ እናቁምና እስቲኡ ላቡድ ኢንሻአላህ አና ትንሽ እዚህ ላይ ላቡድ ላቡድ ላቡድ ላቡድ ላቡድ ኢንሻአላህ ትንሽ ደግሞ ይለያችሁ እስቲ አሁን አንድ ቅድም ማነው ያስኝ ያነሳው ሻርጥ ቅድሚያ ለሰውዬው ገብቶኛ ግብርና ያንን ኒፋቅ ኒፋቅን ከማሸከም ከመስጠት በፊት ቅድሚያ ለሰውዬው ነሲሃ ያስፈልገዋል ወይ የሚለውን ነው። እኔ አኪ ከዛ በፊት ነው እንደዛ ያልኩት እንዴ? ከም በየቀን እየተናገረ ያለም ያቡደ ምን ነሲሃት እያለ አለም ባላውን ይዞ የሚሄድ እያልኩ አለም በመጀመሪያ ለምን ተሸከምክ? አውቄ ነው እግሬን አይቼ ነው። ጫትን ለምን ቃምክ? ምን ችግር አለው? ይሄን እየተናገርኩ አይደለም የቦታው እህ እስቲ አሁን ትንሽ ራህ አድርጉና <laughs> እኔ አሁን እንደናንተ ትንሽ ለአንድ ሳምንት ወይ አንድ ወር ራህ አድርጉና ነው ላቡድ ላ እኔ ትንሽ እንትና አመላለኝ ደግሞ ላቡድ አና ላ أقرئ من له فكرة እውነት እኮ ነው ብትናደዱም ደግሞ የፈለገው ሐቂም ደግሞ طيب راحة አድርጉኝ እኔ ብያለሁ ግን አልሙሂም አላ ኩል ራሃ አና ላ ኑቀሪ እውነት እኮ ነው እኔ ያ እኔ የምለው ይሄ ግልጽ አይደለም ከራ ቤት ዳህ ፀሐይ እንደምታዩ መስጊድ ውስጥ ገብቶ ሐቁን ሸፋፍኖ የሚናገር ሰው ወአተስሙ የሚል ሰው ይሄ ይፋ አይደለም እንደ ፀሐይ አይታይም እንደ አኪ እዚህ ክታብ ውስጥ ባለፈው ቀርቴ ፈው የተአመዱል ሐቅ ሐቁን እያየው ደግሞ ሸፍኖ የተናገረን ሰው ዝንድቅ አትለም እንደ ኪታብ እያለው እኔ ምል አይደለም አባባል ይህንን ክታብ ቦታ ሰውየው እንደዚህ ገልጾ ባለፈው አስቀምጥሎ ወልአከሩ እያለው ሁለተኛው የቱ ጋር ነው ወአመረጁ ልአክል ሁለተኛ ደግሞ የመጀመሪያን ሳ ሁለተኛ ደግሞ ሐቁን እያየው ተነስቶ ሸፈነው ይ እሱ ግን ሰዎቹን ለማጣመም ፈልጎ ነው። ለዚህ ሰውየውን ደግሞ የቀራበትን አላተግበርከውም። እንዴት ነው ታዲያ የምንቀራው? የቀራሁን አላተገበርከውም። ፊል አላረከውም። አግሪመንት ነው አሳይመንት ይባላል በእንግሊዝኛ። ይሄ አሳይመንት ነው ምንድነው ይሄ? ማለት ተቁሉን እ ላቡዳ የመጀመሪያ እሱን ተናደርጉና ኢንሻአላህ ሌላ ጊዜ ነው ተግባብተናል ተግባብተናል እም إلا رجع عليه رواية المتفق عليه نعم صح أيوة إلا من إلا من زال حديثه امم አላስ እኛማ አላስከፈለን ተነስተን نحن نكفر من كفروا الكتاب والسنة وآثار السلف አላሉም እንደ ሼኩ እዚህ ላይ ወላ አላሉም እንዴ ዳሉም ሙዱል አሉም ወይ ሙናፊቅ ነው አሉ እንጂ ካፍር አላንም እኛው አታስ እንትን አትሉም ኪታቡም ብለው ኢዛ አዝሀረ ለና ሰውየው ካሳየልን ወልአህካሙ ተጅሪ ቢዛሂር አህካሙ ደግሞ ሰውየውን ደግሞ ውስጡን አታውቅም ላይ ካሳየልን ኑከፍሩሁ ነአም በአነጋገሩስ ምንድን ነው አለው ሰውየው ግልጽ ያደረገ ሰው ራሱ እኮ ሸርጥና መዋኒ ካልተካለፈ ካላልና ወደኛ ይመለሳልና አይዋ አንተ ደግሞ ከሺአውን ሁሉ ደግሞ አቀፈው አህባሾቹን አንድ ላይ ሆነው ደግሞ አንድ እናረጋለው ሙናፊቅ አይደለም ያ رحمكم الله رحمة واسعة إن شاء الله وبهذا نكتفي إن شاء الله انتهينا الله እችኛ የቀደረላችሁ እችኛን ቀርታችሁ እንዳለሙ ነው إن شاء الله እኛን ቀርታችን ያለመሆኑ ኢንሻአላህ ለንቀር ኢንሻአላህ ላ ላቡደ ላቡደ አን ተድኹለ ይሄንን የግድ ኢልዛም ማድረግ አለባቸው ይሄንን ማውሰድ አለባቸው ለቡድ ሹፍ እዚህ ላይ ይሁን እንተ ቢያኪ መንሐር አለህ የምለው ሐቁን ደግሞ ካላወቆ ዝም ብሎ ሜዳ የሚሄደውን ሰው ደግሞ ማስከፈር የለብህም ዋድህ ነው እያየ ግን ኪታብና ሱና ያስከፈረውን አታስከፍርም እሱማ ላህባ ላህባ ላ አታስከፍርም እ ወዑለማዎቹ ያስከፈሩትስ ጠይብ ወመልአከሩ ሐቁን እያወቀ መስጊድ ውስጥ ቆሞ ደግሞ ሰውን ያታለለው ሐቁን የሸፈነው ሙድል አይደለም حكم الرجل على نفسه وبهذا نكتفي إن شاء الله ይሄንን በዚህ ላይ ረሃ አድርጉ እስከ አንድ ወር ሙሉ ኢንሻአላህ ከዛ ወዲና ላ ላ አና ላ ኡሪድ ስለ ሐቂቃውን አቂዳው ደግሞ በደንብ እንትና አድርጎ የማይከተል ላ ኡሪድ ነው በዚህ ላይ እንትና አይደለም በስልክ እናወራለን ሌላ ጊዜ ላ ኡሪድ አና ለን ኡአይድ ጠሪቀት الإخوانيين ዛሬም ነገም አንድ ቻንስ ተሰጠኝ ለን እወጥለክ ለው የሚሰጥ ከሆነ ማን ነው ለሱ ነው አሁን ደርሳላችሁ እነሱ ልጆች ስም ይሄን የጠየኳችሁ እኮ የኢኽዋን ፊክራ እኔ የምለው እኮ አይደለም እኔ የምለው እንትና ምን ነው ባላን ይዞ ባላን ይዞ ይሄ መከ እንትና ይዞ የሚሄድ እ ባላን ይዞ የሚሄድ ጫት የሚቅም እሺ አይሻን ዚና ሰርታለች የምለው አቡበከርን የሚያስከፍር ከነሱ ጋር አንድ الخبيث والسقيم عياذا بالله السلام عليكم بس مرة بدعي انتهينا ان شاء الله ايش አሁን ጀማዎች